فلما استقر في المدينة فلما استقر بقي جزينا في المدينة بمدينة أجر إجراء مدينة النبي عليه الصلاة والسلام أدرجوا بلنال كذا بهلا مدينة بقي جزي من هنا أمر تزز ببقية بقرت شرائع الإسلام شرائع الإسلام بقرت يشرع دنقاقيوش ታዘዘ እስላማዊ ድንጋጌዎች ይህን ሁሉ የታዘዘው መቼ ነው ነቢዩ አለይሂ ሰላቱ ወሰላም የታዘዙት ያው ሂጅራ ካደረጉ በኋላ መዲና ሲቆዩ ነው ምንን ምንን የመሰሉ ሚስሉ ዘካቲ ዘካን የመሰሉ ወሰውም ጾምን ወልሐጅ ሐጅን ወልአዛን አዛን ማድረግ የሶላት ጥሪ ማድረግ ወልጂሃዱ በአላህ መንገድ መዋጋት ወልአምሩ ቢልማዕሩፍ በመልካም ነገር ማዘዝ ወነህይ አን ልሙንከሪ ከመጥፎ ነገር መከልከል ወገይሪ ዛሊከ ከዚህም ውጭ ሚን ሸራኢዕ ልእስላም ከአላህ ስብሓን ወተዓላ ከደነገጋቸው ላይ በእስልምና የእስልምና ድንጋጌዎች ከሆኑት የታዘዙት መዲና ውስጥ ነው። እነዚህ የተጠቀሱት ሁሉ እንጂ መካ ላይ ያሉ ነቢዩ ዓለይሂ ሰላቱ ወሰላም በሐጅም በጾምም በዘካም አልታዘዙም ነበር። ሶላትም የታዘዙት ሂጅራ ሊያደርጉ ሶስት ዓመት ሲቀራቸው ነው እንጂ አስሩን ዓመት በሙሉ የተውሂድ ጊዜና የተውሂድ ትምህርት ብቻ የነበረው ማለት ነው። አኸዘ አላ ሀዛ ለዚህ እኮ ወስዶበታል አሸረ ሲኒነ አስር ዓመት ወባዕደሃ ከዛም በኋላ ትውፊ አለይሂ ሰላቱ ወሰላም ሞቱ ሰላቱላሂ ወሰላሙሁ አለይሂ ወዲኑሁ ባቂን ዲኑ ደግሞ የሚቆይ ነው እዚህ ላይ ምን ይላል እንግዲህ መጀመሪያው ፈለመ እስተቀረ ፊል መዲና በመዲና በቆየ ጊዜ እዛው በተረጋጋ ጊዜ ሂጅራ ካደረገ በኋላ ማለት ነው ሲቆዩ ምን ምን ታዘዙ ይላል ኡሚረ ታዘዘ ቢበቅየቲ በቀሩት ሸራኢዕል ኢስላም የእስልምና ድንጋጌዎች ታዘዘ። ነቢዩ ዓለይሂ ሰላቱ ወሰላም እዛው ሲቆዩ በእንደዚህ አይነት ነገሮች ታዘዙ። በምን በምን ሚስሉ ይላል። ልክ እንደ አዘካ በዘካ ታዘዋል እዛው እያሉ ወሰውም ጾምን የመጾም ረመዳን ዋጅብ ሆነባቸው። ወልሐጅ እንደዚሁም ሐጅ ማድረግ ወልአዛን እንደዚሁም ጥሪ ማድረግ የአዛን ጥሪ ማድረግ ወልጂሃዱ እንደዚሁም ጂሃድ በአላህ መንገድ መዋጋት ነቢዩ አለይሂ ሰላቱ ወሰላም 13 ዓመት 13 ዓመት ሙሉ ሲቆዩ እዛን መካ ላይ ጂሃድ አላደረጉም አልተዋጉም ለምን ስላልታዘዙ ፈርተው አቀባጥሯቸው አላህ ያውቃል አቅማቸውን ማድረግ የሚገባቸውን ጊዜ ስለዚህ አላዘዛቸውም በጅሃድ ስለዚህ ዝም ብሎ ጠበቁ እና ወልጅሃዱ ይላል በዛ የታዘዙት ከሂጅራ ካደረጉ ጊዜ በኋላ ነው ማለት ነው። ወልአምሩ ቢልማዕሩፊ በመልካም ማዘዝ በብዙ ነገሮች ወነሂ አኒል ሙንከር ከመጥፎ መከልከል የመሳሰሉት ነገሮች ብዙ የመጡት መቼ ነው? ሂጅራ ካደረጉ በኋላ ነው። ከአስራ ሶስቱ ዓመት በኋላ ትምህርት የተውሂድ ትምህርት ወገይሪ ዛሊከ ከዚህም ውጭ ወይሩ ዛሊከ ከዚህም ውጭ በእኔ ኪታብ ያለው ሀያ ሰባተኛው ነው የሚለው ያለንበት ኪታብ ያለንበት ኪታብ ቁጥር 27 ነው የሚለው እና እዛ አካባቢ ፈልጉት ከሂጅራ ዝቅ ብሎ ያለው ነው ማለት ነው። ወደ መጨረሻው ትንሽ ገጾች ወደ ኋላ ብትገልጡ አዎ ታገኙታላችሁ ኢንሻአላህ። የዑሰይሚን የምትጠቀሙ ካላችሁም እያየሁላችሁ ሄዳለሁ። ያው እግረ መንገዳችሁን ይይዝ እና ወገይር ዛሊክ ከዚህ ውጭም ደግሞ من شرائع الإسلام كشرائع الإسلام ናቸው የታዘዙት ይላል አኸዘ አላ ሀዛ ለዚህ እኮ ወስዶበታል ለዚህ ወስዶበታል አሸረ ሲኒን አስር ዓመት وبعدها توفي عليه الصلاة والسلام كذا بهلا النبي عليه الصلاة والسلام موت ألفوا صلاة الله وسلامه عليه الله سبحانه وتعالى سلام من الصلاة وردباتشو الله درجات شون كف يدرق الله شون ودينه باق ይህ ዲኑ ደግሞ የሚቆይ የሆነ ነው ይህ ዲኑ ደግሞ የሚቆይ የሆነ ነው وهذه وهذا دينه ይህ እኮ ዲኑ لا خير إلا دل الأمة عليه ምንም መልካም ነገር የለም ነቢይ አለይሂ ሰላቱ ወሰላም ኡመታቸውን ወደዛ ቢያመላክቱ እንጂ ወላ ሸረ ኢላ ሐዘረሃ ሚንሁ መጥፎም ነገር የለም ከሱ ቢያስጠነቅቁ እንጂ አሉ። እንግዲህ ከላይ ጀምሮ የጠቀሰው ምንድነው? ነቢዩ አለይሂ ሰላቱ ወሰላም የተላኩበት ዋናው መልእክት ተውሂድ ለመሆኑ ይሄ ትልቅ ማስረጃ ይሆናቸዋል። ለሰው ሁሉ ማስተንተን ለፈለገ ለምን ነቢዩ አለይሂ ሰላቱ ወሰላም ከመጡ ጊዜ ጀምሮ አይደለም ሌላ ትንንሽ ትምህርቶች አይደለም ሌላ ትንንሽ ትምህርቶች መሰለን ያው ከአጅነቢ መራቅ ይሁን ከአንዳንድ ከባይር ወንጀሎች መራቅ ስለ ብዙ ነገሮች መነጋገር ሐታ ስለ እኹዋ የሚሆን ስለ ወንድማማችነት የሚባሉ ነገሮች በሙሉ ዋናው ነገር የተነሱት ከዛ ጊዜ በኋላ ነው። 13 ዓመት ነብዩ አለይሂ ሰላቱ ወሰላም ዋናው የተማሩበት የተንገላቱበት አላህ ስብሐነ ወተዓላ ሲያዛቸው የነበረ ዋናው ጉዳይ ምንድን ነው? ተውሂድ ነው። ሌላው ትንንሽ ነገር ቀርቶ ሐጅን እንኳ ቢሆን ሐጅ ማድረግ ዘካ ማውጣትም ቢሆን አቡበከር ረዲየላሁ ዐንሁ ሲናገር ምንድን ያለው ዘካንና ሰላትን ለይቶ የሚያይ ሰው እጋደላለሁ ብሎ ዘካን አልሰጥም ያሉ ሰዎችን በኸሊፋነቱ ጊዜ በእርሱ ኸሊፋነት ጊዜ ከነቢዩ አለይሂ ሰላቱ ወሰላም ጊዜ በኋላ ከነቢዩ አለይሂ ሰላቱ ወሰላም ጊዜ በኋላ ዘካ አልሰጥም ያሉ ኡማዎች ነበሩ። እነሱን ተጋደላቸው እሱ ይሄ ሁሉ ነገር እያለው ግን ለዘካ ለማይሰጥ ሰው ይሄ ዘካ ግን አልታዘዝም ነበረ ይሄ ዘካ አልታዘዘም ነበር 13 ዓመት ትምህርት ሲማር ሰሃባዎች 13 ዓመት በሙሉ የተረጋገመ እየተማራቸው ነው ተውሂድ ወይንስ አልገባቸው ብሎ ነው ሰው በአሁኑ ሰዓት ተውሂድን ኢንካር የሚያደርገው አላህ ይጠብቀንና <clears throat> አይደለም የተውሂድ ትምህርት ሰፊ ነው አንድን ሰው ብትጠይቁት ከተውሂድ ክፍሎች ውስጥ ብዙ ክፍል አለው ተውሂድ እኛ እንደምናየው አላህ አንድ ነው ስጁድና ርኩ ለአላህ ነው ብቻ አይደለም ብዙ ሰው የማያውቃቸው የተውሂድ ክፍሎች አሉ በጣም ብዙ ነቢዩ አለይሂ ሰላቱ ሰላም አይደለም ለኛ ለዚህ ለደካማ ኡማ ሱሐባዎችን ሊሞቱ ሲሉ 13ቱን አመትታችሁት ሊሞቱ ሲሉ እንኳ ያንን ሁላ 23 አመት ተምረው ምንድን ያሏቸው? እኔ እኮ ለእናንተ በጣም የምፈራላችሁ ወንጀል ትንሹ ሽርክ ድብቅ ሽርክ ነው አሏቸው። የሰሐቦች ነብዩ አለይሂ ሰላቱ ወሰላም ሽርክን ይፈሩ ነበረ። ለሰሐቦች ነብዩ አለይሂ ሰላቱ ወሰላም ሽርክን ይፈሩ ነበረ። ለሰሐቦች ታዲያ ሽርክ ከተፈራ ለአሁኑ ለደካማ ኡማ ነቢዩ አለይሂ ሰላቱ ሰላም ሲናገሩ ምንድነው ያሉት? የውመል ቂያማ ሲደርስ ምን ይሆናል ሰው? ዩስቢሑ ሙስሊመን ወይም ካፊራ። ሙስሊም ሆኖ ያነጋው ሰውዬ ከፍሮ ያመሻል። ሙስሊም የነበረ ሰው ሲያመሽ ደግሞ ከፍሮ የሚነጋበት ጊዜ ይመጣል። ዲኑን ለገንዘብ ለትንሽ ነገር የሚለውጥበት ጊዜ ለሴት ወይ ለገንዘብ ሴትም ብትሆን ለወንድ ሲባል ማለት ነው። የዚህ አይነት ጊዜ ይመጣል ያሉበት ነብይ አለይሂ ሰላቱ ሰላም ጊዜ ታዲያ በዚህ ጊዜ የተውሂድ ትምህርት ምን ያህል መሰጠት አለበት? ስለዚህ ነገር ሰው ትኩረት ያደርግ ዘንዳ ብለው እዚህ ላይም ሸኹ ደጋግመው አምጥተውታል። ነብይ አለይሂ ሰላቱ ሰላም አብዛኛውን ትምህርት ያስተማሩት ተውሂድ ነበረ። አብዛኛውን ትምህርት ነብይ አለይሂ ሰላቱ ሰላም ያስተማሩት ተውሂድ ነበረ። ሐታ ከ13 ዓመት በኋላ የተውሂድ ትምህርት አልቆምም። ከ13 ዓመት በኋላ የተውሂድ ትምህርት አልቆመም። የተውሂድ ትምህርት ቆመ ሳይሆን የሚባለው የተውሂድ ትምህርት ቆመ ሳይሆን የሚባለው ሌላ የዲን ነገሮች ተጨመሩ ዲን ላይ አዳዲስ ነገር ሰሓባዎቹ ሰርተውት የማያውቁት እነ ዘካን የመሳሰሉ እንደተጠቀሱት ሐጅ፣ አዛን የማያውቁት ነገር ሰሓባዎች ይኸው ከዚህ በኋላ በአዛን ታዛችኋል ሲባል አዛን ያደርጋሉ። ይኸው በጾም ታዛችኋል ሲባሉ ጾም ይጾማሉ እንጂ የተውሂድ ትምህርት አልቆመም። ለዚህ ማስረጃው ነቢይ ሰለላሁ ዐለይሂ ወሰለም ወስያቸው ዋናው ሲያወሱት የነበረው ምን ነበረ? ተውሂድ ነበረ ነቢይ አለይሂ ሰላቱ ወሰላም። ስለዚህ የተውሂድ ትምህርት መቋረጫ ያለው አይደለም። ያላገኛችሁ ካላችሁ 141 ሸርሑ ላይ የዑሰይሚን 141ኛ ገጽ ነው ወዲኑ ባቂን ከሚለው እሺ ወሃዛ ዲኑሁ ይላል። ይህ እንግዲህ ሃይማኖት ያልነው የተነጋገር ነው። ዲንን የሚያስተም እስልምና ሃይማኖት ኸይር وهذا دينه يهكو دين اسلم الله يتبعله لا خير إلا بل الأمة عليه إذ لا يتكرة تدربه من هذا سوي يسمى شيخ, شيخ آه، إسلام عبد الوهاب رحمه الله لا خير إلا دل الأمة عليه من الملك هم نقر يلم أمة الودس بما ربت نجي إيه يسمى يقر سهوا يا صحابة وتم يا مسلم هلو اتفاق يا دربو بتي تسمى مبت نقرنا ولا شر مدفو نقر يلم إلا حذرها منه ترسى بيست كنجي والخير الذي دلها خير نجر ملكام نجر يتبالي تشوكو ياسي يمر رباس يامنا كتاف من الناس وانو التوحيد نو وجميع عندهم أتك علي ما يحب الله ما يحبه الله الله سبحانه وتعالى يمي وده ويرضاه عندهم يمي كجلا ويمي فلقه الله كل النجر هنا نهلو خير نوبلو أما لا والشر الذي مسفو نجر دقمو الذي حذرها منه ያቺ ያስጠነቀቀባት ምንድናት? አሽርኩ በአላህ ስብሓነ ወተዓላ ማጋራትን ነው። ወጀሚዑ እንደዚሁም አጠቃላይ ማ የከረሁ ላሁ ማ የክረሁሁ ላሁ አላህ ስብሓነ ወተዓላ የሚጠላው ወየእባሁ እንደዚሁም የማይቀበለውና የማይፈልገው ይህን ሁሉ ነው። ወሀዛ ዲንሁ ይላል ከዚህ ጀምሮ ይህ እኮ ሃይማኖቱ ዲን ላ ኸይረ ኢላ ደለል ልኡመተ አለይህ ምንም መልካም ነገር የለም ነቢይ ዓለይሂ ሰላቱ ወሰላም ቢመሩበት እንጂ ወላ ሸረ ኢላ ሐዘረሃ ሚንሁ ምንም መጥፎ ነገር የለም ከእርሱ ቢከለክል እንጂ ዋናው ኸይር የተባለው ነቢዩ አለይሂ ሰላቱ ወሰላም አለዚ ደለ አለይህ ወደ እርሱ የመሩበት ምንድን ነው አተውሂድ አላህ ስብሓነ ወተዓላን አንድ አድርጎ ማምለክ ነው ወጀሚዑ እንደዚሁም አጠቃላይ ማ ዩሕቡሁ ላሁ ወየርዳሁ አላህ ስብሓነ ወተዓላ የሚወደውና የሚፈልገው ወሸሩ መጥፎ ነገር የተባለው ደግሞ አለዚ ሐዘርሃ ሚንሁ ከእሷ ያስጠነቀቋት ምንድናት አሽርኩ በአላህ ስብሓነ ወተዓላ ማጋራትን ነው ወጀሚዑ እንደዚሁም አጠቃላይ ማ የክረሁሁ ላሁ አላህ ስብሓነ ወተዓላ የሚጠላውና ወየእባሁ የማይቀበለው ከዒባዳም ይሁን ከወንጀሎችም ይሁን ይህንን ሁሉ ነቢዩ አለ ሰላቱ ወሰላም አመላክተዋል። ነቢዩ አለ ሰላቱ ወሰላም እንደተባለው በአርባ ዓመታቸው ነብይ ሆኑ። ከላይ ከተጠቀሰው ጀምሮ በአርባ ዓመታቸው ነብይ ሆኑ። ነብይ ከሆኑበት ጊዜ ጀምሮ የመጀመሪያ ጥሪያቸው የነበረው ተውሂድ ነበረ። ቁም ፈአንዚር ተባሉ። ወረበከ ፈከቢር ነው። ቁመ አስጠንቅቅ። ምን በማለት ነው የሚያስጠነቅቁት? ጌታውን ከፍ በማድረግ ጌታ ከፍ የሚደረገው በምንድን ነው? ከአላህ ውጭ ላለ አካል በማረድ ከአላህ ውጭ ላለ ነገር ስጁድ በማድረግ በመስገድ ከአላህ ውጭ ያለን አካል በመለመንና በመታገዝ ጌታ ከፍ ይላል? አበደን። በዚህ ከፍ አይልም። አላህ ስብሐነሁ ወተዓላ ከፍ ሊል የሚችለው ለተውሂድ ተውሂድን በመያዝ ለአላህ ብቻ ስጁድ በማድረግ ኢባዳዎችን ለሱ ብቻ በመፈጸም ነው። የመጀመሪያ ትምህርታቸው ነበረ። የመጨረሻ የሚያስጠነቀቁት ሽርክን ነበር ነብዩ አለይሂ ሰላቱ ወሰላም መጀመሪያ ይህን ሲያስጠነቅቁ ኡማ ሁሉ የዛ ሰው ተቀበላቸው አልተቀበላቸው አላህ በቁርአን ላይ ተናግሯል። አብዛኛዎቹ ውሸታም ናቸው። የሰው ልጅ አጠቃላይ ሲባል አብዛኛው አስተባባይ ነው ይላል። አብዛኛው ይክዳል። የሰዎች ልጅ አጠቃላይ ሲገለጽ በሲፋቸው በቁርአን ላይ የሰው ልጅ አጠቃላይ ባህሪው የአብዛኛው ሰው ኸይር አይደለም። ስሜቱን የሚከተል ስለሆነ ኪብሪያ ስላለበት ኩራት ስላለበት ሐቅን መቀበል ስለማይፈልግ ይሄ ሁሉ ነገር በቁርአን ላይ ተገልጿል ስለ ሰው ልጅ ወይን ቱቲ አክሰረ መን ፊል አርዲ ዩዲሉከ አን ሰቢልላህ በምድር ላይ ያለን ሰው አብዛኛውን እኮ ብትታዘዝ ይላል ከአላህ መንገድ ያወጡሃል ሙስሊም በአለም ላይ ስንት percent ነው ቢባል ያው የታወቀ ነው ትንሽ ነው እሩብ እንኳ አይሞላም ታዲያ ይሄ ሁላ ሰው ጥሪ ሳይደርሰው ስላልደረሰው ነው ያልተቀበለው ኢስላምን አይደለም ግማሹ በክብሪያ ግማሹ ሐቅን ባለመፈለግ ባለማወቅም የማይመራ ሰው አለ፣ አውቆም የማይቀበል አላህ ሂዳያ ከሚሰጣቸው አድርገን ከኢስላም ውስጥም ደግሞ ብትመለከቱ ሱናንና ሐቅን የሚከተለው ምን ያህል ነው? ሱናን የሚከተል ቁርአንን የሚከተል ሰው በጣም ትንሽ ነው የሚገኘው። አብዛኛው የራሱን ስሜት ነው የሚያዳምጠው። ነፍሱ የሚፈልገውን ነገር ያደርጋል እንጂ እስኪ ነቢዩ አለይሂ ሰላቱ ወሰላም በዚህ አዘውኛልና ይህን ነገር ማድረግ አለብኝ አይልም። ነቢዩ አለይሂ ሰላቱ ወሰላም ሰባቱ አርሽ ጥላ ስር ከሚጠለሉ ሰዎች አንዱ ለአላህ ሲሉ የተዋደዱ ናቸው። ሲዋደድ ለማን ለአላህ ሲል ወተፈረቃ ፊ በሱም ላይ የተለያዩበት። ይሄ ብቻ አይደለም ግን ለአላህ ብሎ ይወዳል፣ ለአላህ ብሎ ይጠላል ማለት ነው። ሰው የሚጠላውን ነገር ለአላህ ሲል የሚሰራ ሰው አላህ የበለጠ ይወደዋል። ፊት መሸፈን፣ ኒቃብ መልበስ ይሁን የሱና ነገር ማሳየት ዋጅብ የሚሆን የእስልምና ነገር ሐቅ መናገርም ቢሆን ሰው አይወድም። አብዛኛው ሰው ሐቅ ሲነገረው ስለዚህ ይሄን ነገር ሲያደርግ አላህ ስብሐነ ወተዓላ የበለጠ ይወደዋል። ከዛ ነብዩ አለይሂ ሰላቱ ወሰላም የተውሂድ ጥሪያቸውን ሲቀጥሉ አንድ ጊዜ እንደው ምን ብለው ጠሯቸው? ቁረይሽ ሆይ ብለው ሰበሰቡ ዘራቸውን በሙሉ ነብዩ አለይሂ ሰላቱ ወሰላም ከሰበሰቧቸው በኋላ እናንተ ሰዎች ሆይ ከዚህ ተራራ ጀርባ እኮ እየመጣ ነው ጦር እናንተን ሊያጠቃ የሚችል ብዬ ብነግራችሁ ትቀበሉኛላችሁ ወይ ታምኑኛላችሁ ወይ አሏቸው። አሁን እንዴት አናምንም አንተ እኮ የታመንክን አሏቸው። ከዛ የበለጠ የአላህ ቅጣት እየመጣ ነው በአላህ ምን ይችላቸው ምን አሉ? ምን አላቸው አብልሃብ ተበን ለከ አለ አሊሃዛ ጀማዕተና ለዚህ ነው እንደ ሰበሰብከን ጥፋት ባንተ ላይ ይሁን አላቸው ለሱ ጥፋት ይሁንና ከዛ አላህ Subhanahu Ta'ala ምን ብሎ መለሰላቸው ተበት የዳ አቢ ለሃቢን ወተብ ጥፋት ለተበት የዳ ለአብልሃብ እጆች ይሁን አላቸው እንዲሁም እሱ የጠፋ ሆነ ማግና አንሁ ማልሁ ማከሰብ ለሱ እኮ የሰበሰበው ገንዘብ አልጠቀመውም አላብቃቃውም ይላል ለዚህ ንግግሩ አላህ ረድ ሰጠው ግን የዛን ጊዜ ሰብስበው ዳዋ በማድረጋቸው በቃ ኸይር ነው ተቀብለናል አልተባሉም። እንደዚህ አይነት አቀባበል ስለተደረገለት አንድ ሰው ዳዕዋ አድርጎ ስላልተቀበለው ሰው ኸይር አይደለም ወይ ደግሞ ንግግሩ ያማረ ስለሆነና በትክክል ሰው ስለተቀበለው ኸይር ነው ሊባል አይችልም። ፈስቢር ከማ ሰበረ ኡሉል ዐዝሚ ሚነ ሩሱሊ ወላ ተስተዕጅል ለሁም። ትዕግስት አድርግ ከዚህ በፊት ያለፉት ሩሱሎች ከፍ ያሉት ረሱሎች ትዕግስት እንዳደረጉት ወላ ተስተዕጅል ለሁም ለእነሱም ደግሞ በቅጣት አትቸኩልላቸው አላህ እንዲቀጣቸው ይላል አላህ ስብሐነ ወተዓላ በሌላም ቦታ ላይ ትዕግስት አድርግ ያለፉት እንዳደረጉት ለምንድን ነው የተውሂድ ጥሪ የዓቂዳ ጥሪ ከሁሉም የበለጠ ትዕግስት ያስፈልገዋል ሰው አትማ ብትለው እኔ አማለሁኝ ማማት ነው የሚል ሰው አይገኝም አንድም ሰው እውነትህን ነው እኮ ነው የሚለው ዚና ትስራ ብትለው አይቃወምም ሰው ባይሰራውም ቢሰራውም ኸምራ ትጠጣ ብትለው ሐታ ካፊርም ቢሆን በዚህ ይታዘዛል። ጥሩ አይደለም እኮ ኸምር መጠጣት ብትለው አዎ ይጎዳኛል ጉበቴን ይላል። አቂዳ ሲሆን ግን እምነት ስለሆነ ሰው ይቃወመዋል። ስለዚህ ነቢዩ ዓለይሂ ሰላቱ ወሰላም ኸይርን ነገር በሙሉ ኸይርን ነገር በሙሉ መርተውታል። ኸይር ነገር ሁሉ ከምንድን ነው የጀመረው? ከተውሂድ። እንደዚሁም አላህ ስብሓነሁ ወተዓላ የሚወደውን የሚፈልገውን ዒባዳ ሁሉ አመላክተዋል። ስለዚህ አዲስ ጭማሬ በሸሪዓው ላይ የሚያስፈልገው አይደለም ሸር የተባለው መጥፎ ነገር ሁሉ ደግሞ الله سبحانه وتعالى يما የማይፈልገው نقرنا وانا ደግሞ በአላህ سبحانه وتعالى ما ማጋራት يما የማይፈልገው وبعثه الله الى الكذب بمسقطن وبعثه الله الله سبحانه وتعالى كلاكو الى الناس كافه باتك على الله سبحانه وتعالى لكو وافترض وافترض ان دجهم قد ادرجبت واجب ادرجبت ጣዓቱሁ መታዘዙን አላ ጀሚዕ አስተቀለይኒ በሁለቱም ፍጥረቶች ላይ በጅንና በሰው ላይ አልጅን ወልኢንስ ይላል በጅንና በሰው ላይ አላህ ስብሓን ወተዓላ መታዘዙን ግድ አደረገ አላህን መታዘዝ አላህ እንዳለውም قوله تعالى قل يا أيها الناس إني رسول آه عفوا بالله لا يسهون برسول الله عليه الصلاة ወፍተረደ ላሁ ጣዓቱሁ ይላል መታዘዙን ግድ አደረገ አላ ጀሚዕ ሰቀለይኒ በሁለቱም ፍጥረቶች ላይ በጅንና በሰው ነቢዩ አለ ሰላት ወሰላም ለአረብ ብቻ አይደለም የተላኩት ለዓለም ብቻ ለሰው ብቻም ሳይሆን ለጅንም ለሰውም በአጠቃላይ ነው አላህ በቁርአን ላይ እንዳለው ቁል ያ አዩሃ ናሱ በላቸው የአክረመ ልኸልቅ ያ ሙሐመድ አለ ሰላት ወሰላም ያ አዩሃ ናሱ እናንተ ሰዎች ሆይ እኒ ረሱሉላሂ ኢለይኩም እኔ እኮ ረሱሉላሂ ኢለይኩም ወደ እናንተ የተላኩኝ መልእክተኛ ነኝ ረሱል ናቸው መልእክት ይዘው የመጡ ናቸው ነብዩ አለይሂ ሰላቱ ሰላም ምንን መልእክት ነው ዋናው ተውሂድን ሊያስተምሩ እንደዚሁም ከሽርክ ሊያስጠነቅቁ በቀሩትም ኢባዳዎች ሊያዙ ጀሚዓን ኢለይኩም ጀሚዓን ወደ እናንተ ወደ አጠቃላይ የተላኩኝ መልእክተኛ ነኝ ብለዋል ስለዚህ ነብዩ አለይሂ ሰላቱ ሰላም የተላኩት ለሰውም ብቻ ሳይሆን ለጅንም ነው ጅኖቹ ይሰሙ ነበረ ወይ ሰረፍና ይላል አይደል ቁርአን ላይ إليك نفرا من الجن يستمعون القرآن فلما حضروه قالوا أنصتوا فلما قضي ولوا إلى قومهم منذرين فزامنا الولال قالوا يا قومنا إنا سمعنا كتابا أنزل من بعد موسى مصدقا لما بين يديه يهدي إلى الحق وإلى طريق مستقيم القرآن دامته فزبوش نبرو كجنوش اسكن نسمعهم القرآن قالوا كذا بهالا كسموت بهالا تقرموا قل أوحي إلي أنه استمع نفر من الجن قالوا ቁርአን የሚያስገርምን ቁርአን ሰማን አሉ። ከዛ ለህዝቦቻቸው ሄደው ወደ ሐቅ መንገድ የሚመራ ከሙሳ በኋላ የመጣ መጽሐፍ መጥቶላችኋልና ተቀበሉታል። እሱን ብትቀበሉ ፈላህ ትወጣላችሁ ብለው ማስጠንቀቅ ጀመሩ። ስለዚህ ለጅኖችም ነው የተላኩት ነብይ አለይሂ ሰላቱ ወሰላም ዳዕዋቸውን ሰው ብቻ ሳይሆን ጅን የሚሰማ ነበረ። ቀውሉሁ ተዓላ አልየውመ አለ ወአክመለ አላሁ ቢሂ ዲን وأكمل الله به الدين وأكمل الله مولاك الله سبحانه وتعالى به الدين برسو دين مولاو በነቢ አለ ሰላቱ ወሰላም ሰበብ አድርጎ አላህ በጸጋው ዲንን ሞልቶታል ማለት ነው وقوله تعالى الله እንዳለው اليوم ዛሬ እኮ አክመልቱ ለኩም ለእናንተ ሞላሁላችሁ ዲነኩም ሃይማኖታችሁን ወአትመምቱ አለይኩም ኒዕመቲ ጸጋዬንም በእናንተ ላይ ሞላሁኝ ወረዲቱ ለኩሙል ኢስላመ ዲና እስልምናን ሃይማኖት ደግሞ ከሁሉም ሃይማኖት ወደድኩላችሁ። ለምን እስልምናን መረጥኩላችሁ ወደድኩላችሁ አለ። ሌላ ሃይማኖት አላ ብዙ የሚመለክ አለ፣ ግን ባጢል ነው። ሐቁ ኢስላም ስለሆነ እስልምናን አላህ መረጥኩላችሁ አለ። ወአክመለ አላሁ ቢሂ ዲነ ዲንን እኮ በሱ ሞላው በነቢዩ አለ ሰላቱ ሰላም ሰበብ አላህ በጸጋው ይላል اليوم أكملت لكم እንዳለው በአላህ ስብሐነ ወተዓላ ጸጋ ዲንን ሞልቶታል ይላል። قوله تعالى والدليل ለዚህ ማስረጃው ምንድነው? አላህ ምን አለ? اليوم ዛሬ እኮ አለ أكملت لكم ለእናንተ ሞላሁላችሁ دينكم ሃይማኖታችሁን ሙሉ አደረግኩላችሁ አለ። وأتممت عليكم በእናንተም ላይ ሞላሁኝ እኮ نعمتي ጸጋዬን ወረዲቱ ለኩም ልእስላመ ዲና ከእስልምና ከሃይማኖቶች ሁሉ ደግሞ እስልምናን መረጥኩላችሁ ይላል አላህ ስብሓነ ወተዓላ። ይሄ የመጣው ለምንድን ነው? ነቢዩ አለይሂ ሰላቱ ወሰላም እንደተባለው ያው የታዘዙት ዋና የመጡበት መልእክት ተውሂድ ነው እና የቀሩትን ነገሮች ከተውሂድ ቀጥሎ ምን ይመጣል ይባል ሱናን መከተል ሁለት ነገሮችን ብትይዙ አትጠፉም አሉ። ምንድነው? አልቁርአን ወሱና ነው ያሉት። የአላህን ንግግርና የነቢዩ አለይሂ ሰላቱ ሰላም ንግግር የያዘ ሰው አይጠፋም አሉ። አላህ እዚህ ቁርአን ላይ ምን ይላል? አልየውመ አክመልቱ ለኩም አለ። ዛሬ ዲናችሁን ሞላሁላችሁ። ታዲያ አላህ ሱብሓነሁ ወተዓላ ዲን ከሞላው በኋላ አዲስ ነገር የሚጨምረው ማን ነው? አላህ ስብሐነ ወተዓላ ዲንን ሙሉ አድርጋለሁ እያለ በዲን ላይ የሚጨመሩ ፈጠራዎችን ሙስሊም የሆነ ሰው እንዴት ሊቀበል ይችላል? ሐሻ ሊቀበል አይገባም። ከላ ይህን ነገር ሰው መታዘዝ የለበትም። የሸይጣን ጥሪ ነው ብሎ መተው አለበት። አላህ ስብሐነ ወተዓላ አልየውመ አክመልቱ ለኩም ዛሬ ሞልቼላችኋለሁ ዲንን እያለ ቁርአንን አላህ አውርዶ አንድ ሰው አንድ ሐርፍ የቀረን አስር አጅር ያገኛል እያለ እየተጣራ አላህ ስብሐነ ወተዓላ በሱ ንግግር ሐፈዘው ይህን አጅር አለው የነቢዩ አለይሂ ሰላቱ ሰላም ሱና የሰራ ይሄን አለው ዚክር ያደረገ ሰው ይህን ያገኛል እየተባለ ሰው ግን የራሱን ዒባዳ ይፈጥራል። ሰው የራሱን ዒባዳ ይፈጥራል። ግማሹ ይህን ያደርጋል፣ ግማሹ መስጅድ ላይ ገብተው ሀታ ብዙ ስራዎች የሚሰሩ ሰዎች አሉ። የአላህ ቤት ላይ የአላህ ቤት ላይ ወንድና ሴት የሚቀላቀልበት ቦታ አለ። ይሄ ሁሉ በምን ተፈጠረ? በቢድዓ። አላህ ሱብሓነሁ ወተዓላ በቁርአን አልየውመ አክመልቱ ለኩም ዛሬ ዲናችሁን ሞላሁላችሁ ሲል አረ አይደለም ዲንም አልሞላም እኛ እናሳምረዋለን እናስውበዋለን ብለው እስልምና ላይ ብዙ ነገር ጨመሩበት እስልምና ላይ ብዙ ነገር ጨመሩለት ለምንድን ነው ሲባል ሙሐባ ነው ይላል ግማሹ አይ የነቢዩ አለይሂ ሰላቱ ወሰላም ያለን ሙሐባ ውዴታ ነው እንጂ እኮ እንዳላዘዙበት እናውቀዋለን ይላሉ ለነቢዩ ሰለላሁ ዐለይሂ ወሰለም ያለው ውዴታ በዚህ ነው እንደሚገለጸው ስትሉት አይ ያው ሰው በፈለገው መልኩ ደስ ባለው መልኩ ሊገልጸው ይችላል። እኔ በዚህ ይገልጻሉ። ይሄን ማለታቸው እንዳይበቃ ያንን ነገር የማያደርገው ሰው ወይ ኢንካር የሚያደርግ ሰው ደግሞ እነሱ መልሰው ያው ይሰድቡታል ማለት ነው። አንድ ሰው ውዴታው የሚረጋገጠው በእትባዕ ነው በእስልምና ላይ قل إن كنتم تحبون الله فاتبعوني يحببكم الله በእርግጥ እናንተ አላህ እንወዳለን የምትሉ ከሆነ ተከተሉኝ አላህ ደግሞ ይወዳችኋል ብሎ የላከው አላህ Subhanahu Ta'ala ነው ለቁረይሽ ህዝቦች አላህ እንወዳለን የሚለው ሙስሊሙ ይሄ ብቻ ሳይሆን የዛን የነበሩ ክፋሮች አላህ እንወዳለን ይላሉ አላህ እንወዳለን ይሉ ነበረ ማን ነው የፈጠራችሁ አላህ ሰማይና ምድር ማን የፈጠረው አላህ አላህን ትወዳላችሁ ሲባሉ አላህ ሳይባሉ በፊት ይላሉ እነሱ ሳይጠየቁ በጣም ችግር ሲሆንባቸው እንደውም አላህን ይጣራሉ ይላል አላህ በቁርአን ላይ በጣም ችግር ሲሆንባቸው ብርቱ ችግር ያ አላህ ብለው አላህን በእክላስ ይላል ቁርአን ላይ ይጠሩታል አላህን ልክ ከዛ ችግር ሲያነሳቸው ግን ኢዛ ሁም ይሽሪኩነ ትመለከታቸዋለህ በአላህ ላይ ሲያጋሩ ይላል የአሁኑ ሰው ግን በምቾትም በድሎትም ጊዜ በችግርም ጊዜ ከአላህ ውጭ ያለን ነገር ያመልካል ማለት ነው አላህ ይጠብቀልና ስለዚህ ዲን ሙሉ ነው ይህን ዲን ሙሉ ያደረገው ደግሞ አላህ ስብሓን Ta'ala ራሱ ነው ነቢዩ አለይሂ ሰላቱ ወሰላም ከሞቱ በኋላ የሚጨማመሩ ነገሮችን ሙስሊም የሆነ ሰው አይቀበልም በኹለፋ ራሽዱን ሲቀር ኹለፋ ራሽዱን ያሉት ነገር ካለ ከሰሓቦች የተገኘ ነገር ካለ ከቁርአንና ከሐዲስ በማስከተል ማስረጃ ሊሆን ይችላል። ከቁርአንና ከሐዲስ በማስከተል ማስረጃ ሊሆን ይችላል። ከዛ ውጭ ግን ትልቅ ሼክ ይሁን ትንሽ ሼክ ይሁን ተራ ሰው ይሁን በዲን ላይ ያለው ኃላፊነት እኩል ነው። ሐቅ የተናገረ ሰው እንቀበላለን፣ ባጢል ከተናገረ ይጣላል ንግግር። አይሻ ረዲየላሁ አንሃ ሁሉም አዲስ ነገር ያመጣ ሰው ብለዋል አይደል? መመርዱን አለይህ ነው። ሁሉም የሚለው ነገር አለ፣ ግን ተመላሽ ነው። መን አህደሰ ይላል ብላለች አይሻ ነብዩ አለይሂ ሰላቱ ወሰለም ተናገሩ። በዚህ በዲናችን ላይ አዲስ ነገር ያመጣን ሰው ያው ወደ ራሱ ተመላሽ ነው ብለዋል። እንደውም ወደ ራሱ ይመለሳል፣ ዋጋ የለውም። ዒባዳው ብቻ አይደለም የተባለው ተጠያቂም ይሆናል። በዲን ላይ ይህን ነገር በማምጣቱ ፊትና በማምጣቱ መሰለን አሁን የተለመደ የሚሰራ ነገር አለ። በአካባቢያችን የምናያቸው መውሊድ ተብሎ ይከበራል፣ ወንድና ሴት ይቀላቀላል። ከዛ በኋላ ብዙ ነገር ይፈጸማል። ይህን ሁሉ ነገር إنكار ሲደረግ ቆይቶ ይሄ ነገር ሁሉ إنكار ሲደረግ ቆይቶ አሁን ደግሞ አዳዲስ ነገር መጥተዋል። ብዙ ነገሮች የሚባሉ ማለት ነው። ከነዚህ ሁሉ ያው አላህ ይጠብቀንና እነዚህን ሁሉ እኛ የምንመልሰው ወደ ጀማሪው አይደለም። እገሌ ጀምሮታልና እሱን በማስመልከት ለመናገር ሳይሆን በዲል ላይ የመጣን ነገር በሙሉ ስለምንቃወም ቢድዓ ከሆነ ያው እንተዋዋለን አላህ ስንል። ግንኙነታችን ከሰውየው ጋር ከሸክስ ጋር አይደለም። አንዳንድ ሰው ይህን ነገር ኢንካር ሲደረግ እገሌ እኮ አድርገውታል፣ እገሌ ያዘውበታል እና ታዲያ አንተ እንዴት ትከለክላለህ ይላል። እኛ ያገባን ማንም የሚዘዝበት ማንም ከቁርአንና ከሐዲስ ካልመጣ የማንም ንግግር ተቀባይነት የለውም። ሰሃቦች ማስረጃ ሊሆን ይችላል የሰሃቦች ንግግር። ከዛ ውጪ ግን ከታበዩሽ ጊዜ ከዑስማን ጊዜ ጀምሮ ነው ኸዋርጆች የወጡት አይደለም አልይን ያስከፈሩ አሉ እኮ ታቢዕዮች የነበሩ ታቢዕዮች ናቸው አልይን ያስከፈሩት የተዋጉት ዑስማንን የገደሉት ሱሐባን ያዩ ናቸው እኮ ሱሐባን አይተዋል ታቢዕዮች ናቸው ግን ዑስማንን ገደሉት ይዘው ያውም አሰቃይተው አልይንም እንደዚሁ ገደሉት እነዚህ ሰዎች ታዲያ በዲን ላይ ቢድዓ አልፈጠሩም እንዴ ፈጥረዋል እኮ ቢዳቸው ግን ኩፍር ደረጃ ደረሳቸው ቀብር ማምለክ እኮ ቢድዓ ነው። አዲስ በዲን ላይ ተፈጠረ። ቢድዓ ግን ሁለት ክፍል አለው። ከዲን የሚያስወጣ እና የማያስወጣ። ቀብር ማምለክ ቢድዓ ነው በዲን ላይ የተፈጠረ። ለምን? ለአላህ ተብሎ እየሰራ ነው። ሙስሊም ነኝ ብሎ እየሰራ ነው። ግን ከዲን የሚያስወጣ ኢባዳ ሆነ። እነዚህም ሰዎች ሁሩጅ አደረጉ ከዑስማን ዑስማንን አስከፈሩት። አንተ ሙስሊም አይደለም ብለው አስከፍረው ይዘው ገደሉት። አልይንም እንደዚሁ ገደሉት። እንደዚሁም ሻዎች ወጡ ከዲን። እነዚህ ሁሉ ግን ከእስልምና የሚያስወጣ ቢድዓ ሰሩ። ሌሎቹ ደግሞ የተለመዱት የመውሊድ ምናምን የሚመሳሰሉ ቢድዓ ናቸው፣ ግን ከእስልምና የሚያስወጡ አይደሉም። ለምን? ሽርክን ስላልፈጸሙበት። ሽርክን ስላል ሽርክ ከሆነ ይደል ያው ከእስልምና የሚያስወጣ ሆነ ማለት ነው። ስለዚህ <clears throat> ጥንቃቄ ያስፈልገዋል። አላህ ሱብሓነሁ ወተዓላ ዲንን ሙሉ ካደረገው በኋላ የሚጨመሩ ነገሮች ለባዩ የሚመለስ ናቸው እንጂ ወደ ሙስሊሙ የሚሰራጩ መሆን የለባቸውም ማለት ነው። እሺ ወደሊሉ አላ መውቲሂ እንደዚሁም ይሄ ብቻ አይደለም ነብዩ አለይሂ ሰላቱ ወሰላም ሰው ናቸው ተወልደዋል ነብይ ናቸው ከኛ የሚያስበልጣቸው እሳቸው በወንጀል የተዘፈቁ አለመሆናቸው ለአላህ ቅርብ የሆኑ መሆናቸው ለአላህ ኸሊል የተወደዱ ናቸው ከማንም የበለጠ ከሁሉም ኡማ የበለጡ ተወዳጅ ለአላህ እሳቸው ናቸው አላህንም ከሁሉም የበለጠ የሚወዱ ፍጡር ናቸው ነብዩ አለይሂ ሰላቱ ወሰላም እንጂ እሳቸው ምንድናቸው ሟች ናቸው ምን አለ አላህ Subhanahu Wa Ta'ala እነከ መይቱን አንተ እኮ ሟች ናችሁ ሟች ነህ አላቸው። እነከ አንተ እኮ መይቱን እነከ መይቱን አላቸው። አንተ እኮ ሟች ነህ። ወኢነሁም እነርሱም እኮ መይቱነ ሟቾች ናቸው። በአንተ ኢንካር የሚያደርጉት እስኪ አምጣ አጅለና እንዳሉት እስኪ ቅጣትን የአላህ ሱብሓነሁ ወተዓላ አምጣን የምታሳየን ከሆነ ብለዋል። እነዚህን ሁሉ የሚሉት ከዚህ ውጭም ያለ አማኝም ቢሆን ሁሉም ሟች ናቸው። ግን ስመ ኢነኩም እናንተ እኮ ግን ከዛ በኋላ የውመል ቂያመቲ በዛች በመቆሚያ ጊዜ በየውመል ቂያማ ጊዜ አላህ ለፍርድ ሰዎችን በሚጠራበት ጊዜ ዒንደ ረቢኩም በጌታችሁ ዘንዳ ተኽተሲሙነ ትሟገታላችሁ፣ ትከራከራላችሁ ይላል፣ ትነጋገራላችሁ። ይኸው ጠርቻችኋለሁ አልሰሙም ይላሉ ነቢዩ ዓለይሂ ሰላቱ ወሰላም። ይኸው ጠርቻችኋለሁኝ ወደ ተውሂድ ጠራኋቸው አልተቀበሉም። የመጀመሪያ ኢንካር የሚያደርጉት ነቢዩ ሰለላሁ ዐለይሂ ወሰለም ከኡመታቸው ያው ሽርክን የሚሰራ ሙሽሪክን ነው። ለተውሂድ ተጠርተን አልተቀበለም ይባላል። ከዛ በኋላ ነው ወደ ቀጣዩ ወንጀል የሚመጣው። አላህ እንደውም እንተጅተኒቡል ከባይረል ይላል አይደለ? ትልልቅ ወንጀሎችን እኮ ብትከለከሉ ትንሾቹን እንምራችኋለን ይላል። ከከባይርም አለው ከወንጀልም ይመረጣል። ከሽርክ ብቻ አይደለም። እነ ከመይቱን አላቸው አንተ ሟች ነህ ወይ እነሁም መይቱን እነሱም ሟች ናቸው። በሞት ላይ እኩል ይደርሳችኋል። አንተ አትሞትም ወይ ግማሽ ሞታለህ አትባልም። ነቢዩ አለይሂ ሰላቱ ወሰላም ቢሆኑ እሳቸው ወይንም ደግሞ ቁረይሾቹ የተለየ ነገር ይገጥማቸዋል አይባልም። ለሞት ሁሉም የተፈጠረው ለምን ሁሉ ነፍስ ዛኢቀቱል መውት ሁሉም ነፍስ የተፈጠረችው ለሞት ነውና ወይንም ሁሉም ነፍስ ሞትን ቀማሽ ናት። ኩሉ ነፍስን ዛኢቀቱል መውት ሁሉም ነፍስ ሞትን ቀማሽ ናት። ጅብሪልም ቢሆን ይሞታል። ጅብሪልም ቢሆን ሟች ነው። አላህ ስብሐነ ወተዓላ ይህን ሁላ ቅዋ ሰጠው። ከአላህ ፈድል ነው፣ ከአላህ ትሩፋት ነው። ግን ይሄ ነገር ማለት አይሞትም ማለት አይደለም። ኡማው ሁሉ ሰው ሁሉ ይሞታል ብሎ ማመን ተውሂድ ነው። አይሞትም ማለት ይሄ በራሱ ከተውሂድ የሚያስወጣ ስራ ነው። ለምን አላህ ቁርአን ላይ የተናገረውን ነገር በግልጽ መካድ ነው። እነሱን ደግሞ የጌትነት ቦታ መስጠት ነው። ለምን ሀይ የሆነው አላህ ብቻ ነው። ያው ምንም የማይሞት ሞት የማይቀምስ ሞት የማይነካው እንቅልፍ ማንገላጀትም የማይነካው አላህ ነው። ስለዚህ ይህንን ሲፋ ለነቢዩ ዓለይሂ ሰላቱ ሰላም መስጠት በራሱ ከተውሂድ የሚያስወጣ ተግባር ነው። ግን አላህ ምን አለ ከዛ በኋላ ثم إنكم ከዛም በኋላ እኮ ግን እናንተ አለ የውመል ቅያመቲ በየውመል ቅያማ ጊዜ የውመዲን ይባላል፣ የውመል ሂሳብ ይባላል። የሂሳብ ጊዜ የመቆሚያ ጊዜ አላህ ፊት የምትቆሙበት ጊዜ عند ረቢኩም በጌታችሁ ዘንዳ ተክተሲሙነ ትከራከራላችሁ፣ ትወያያላችሁ፣ ትነጋገራላችሁ ማለት ነው። ይኸው ነቢዩ አለይሂ ሰላቱ ወሰላም ጠራሁኝ እመቶችን አልተቀበሉኝም። ካጎታቸው ጀምሮ አልተቀበላቸውም። ዘር ነፃ የሚያወጣ ቢሆን ኖሮ አቢልሃብ ነበር ነፃ የሚወጣ። ለምን እሱ አጎታቸው ነበር ቁረይሽም የሆኑት አሉ እና አቡ ይሄ ደግሞ ጭራሽ አጎታቸው ነበረ የነብዩ አለይሂ ሰላቱ ወሰላም። ግን ዘር ነፃ ያወጣውም ሰው አላህ Subhanahu Ta'ala የሰዎችን በዘር ያደረጋቸው ሊተዋወቁ ዘንዳ ነው። ያ አዩሃ ናሱ እኛ ኸለቅናኩም ሚን ዘከሪን ወኡንሳ ወጀዐልናኩም ሹዑበ ወቀባኢለ ሊተዓረፉ እና አክረመኩም እንደ አላህ አትቃኩም ከእናንተ ውስጥ በላጫችሁ አላህን ፈሪ ነው ከእናንተ ውስጥ በላጫችሁ አላህን ፈሪ ነው ብሏል አላህ ግን ልዩነታቸው መቼ መጣ ሞቱ ላይ አይደለም ነብይና ቁረይሽ ሙስሊም የሚለያዩት አሟሟታቸው ይለያል ናም በጣም ልዩነት አለው ነብዩ ሰለላሁ ዐለይሂ ገና ሊሞት ሲሉ ቦታቸውን ያሉ ሙስሊም የሆነ ሰው የጀነት ቦታውን ያያል አይደለም ነብዩ ሌላም አማኝ የሆነ ሰው በረህመት ይቀበሏቸዋል መላእኮቹ ለነብዩ አለይሂ ሰላቱ ወሰላም በብስራት ለሞታቸው ግን መሞታቸው ለማንም ሰው የተቀደረ ስለሆነ አይቀርም። ثم انكم እናንተ ግን ትከራከራላችሁ አላህ ዘንድ አልተቀበሉኝም እመቶቼ አዛደረጉኝ ይላል ነብዩ አለይሂ ሰላቱ ወሰላም። ይሄው አድርገውኛል አልተቀበሉኝም እንደዚህ ሆኗል ብለው የዛኔ አላህ ፊት ትነጋገራላችሁ ይላል አላህ Subhanahu Wa Ta'ala። ስለዚህ ሞት ለነብዩ አለይሂ ሰላቱ ወሰላምም የሰበተ ነው። ነብዩ ሰለላሁ ዐለይሂ ወሰለም ሙተዋል። እሳቸው ሞተዋል፣ ግን ሰላዋት ይደርሳቸዋል። የትም ሆናችሁ ብታደርጉ ይደርሰኛል ብለዋል። ሰላዋት ይደርሳቸዋል ማለት ግን ሀይ ናቸው ማለት አይደለም። ሙስሊም የሆነ ሰው ቅጣት ያለበት ሰው ሙስሊም የሆነ ሰው ኒዕማ አለው፣ ጸጋ አለው፣ በጀነት ይበሰራል፣ መላእክቶች ያናግሩታል፣ ብስራት ይጠብቀዋል። ይሄ ማለት ህያው ነው ማለት አይደለም። ወይም ደግሞ ካፊር የሆነ ሰው ይቀጣል፣ ይሄም ህያው ነው ማለት አይደለም። ሌላ ህይወት ጀምሯል እዛ ከኛ ጋር ግን ግንኙነት የለውም። ድምጻችንንም ይሰማሉ። ነብዩ አለይሂ ሰላቱ ሰላም ተናግሯል። ሰላም አለይኩም ይባላል ቀብር ስትሄዱ ለምን ይሰማሉ? ቅጣት ያለው ሰው ይቀጣል፣ ኸይር ያለው ሰው ደግሞ ይመነዳል። ለምን ሩሃቸው ይመለስላቸዋል። ግን ከኛ ጋር ሊቀላቀሉ ሊገናኙ ይችላሉ? አይችሉም። ሀድራ እየተባለ ያው ተሰብስቦ አንዳንድ ነሽድ እየተባሉ ሐድሩ የሚባል አለ። ነቢዩ አለይሂ ሰላቱ ሰላም ቀረቡ ይባላል። መጡ ተገኙ ከኛ ጋራ ይባላል። አላህ ይጠብቀን። ነብይ ሰለላሁ ዐለይሂ ወሰለም ያው ሰው እያጨበጨበ እዛ ቦታ ላይ ይገኛሉ ብሎ እንግዲህ ያው ኢዕቲቃድ የሚያደርግ የሚያምን ሰውም አለ እና ለዚህ ማስረጃው ምንድነው? ነቢዩ ሰለላሁ ዐለይሂ ወሰለም ከቀብራቸው አይወጡም፣ ከተቀበሩበት ናቸው። ለሊት ለሊት ወጥተው ሐጃችንን ይሞላሉ የሚሉ ሰዎች አሉ። አይደለም እሳቸውን ያው አብዱል ሀረቤም ተብሏል። ለሊት ወጥቶ ሐጃችን ይሞላል። አላህ ይጠብቃል። والناس إذا ماتوا والناس سوتشكو إذا ماتوا بموتوا جزي يبعثون يكسكسالو والدليل قوله تعالى قال الله سبحانه وتعالى نكبر إنها خلقناكم كسا فترناتشو وفيها نعيدكم ودرسوا من ملساتشو هلن ومنها نخرجكم كرسام دقمنا وتأتشو هلن كأثر ሚንሃ ኸለቅናኩም ከሷ ፈጠርናችሁ አለ። የሰው ልጅ ሁሉ ከአፈር ተፈጠረ። የሰው ልጅ መገኛው አፈር ነውና እንጂ ከወንድና ከሴት ነው የሰው ልጅ የተፈጠረው። ላኪን መገኛው ከምንድን ነው? ከአፈር ነው። አላህ ስብሐነ ወተዓላ የሰው ልጅ ከምንድን ነው የፈጠረው? ከአፈር ነው። ስለዚህ ሚና ኸለቅናኩም ከሷ ፈጠርናችሁ። የሰው ልጅ መገኛው አፈር ነበረ። ከዛ ወፊሃ ንዕድኩም ወደደም ጠላም ደግሞ ወደ አፈር ይመለሳል። ለጊዜው አልቀበርም ቢል አላህ ይገለባብጠዋል መሬትና ሰማይን በኋላ እና ወደ አፈርም ደግሞ መልሰን እንመልሳችኋለን። ይቀበላል ሁሉም ሰው አይቀበርም። አላህ ወደ አፈር ያደርገዋል፣ ሰውነትን ይመልሰዋል ወደዛ። ወሚንሃ ኑኽሪጁኩም ከሷም ደግሞ እናወጣችኋለን። የውመል ቂያማ ሲደርስ አላህ ስብሓነ ወተዓላ ያው ጥሩምባ ንፋ ይባላል። መላኢካው ይነፋል። ጥሩምባ ንፋ ሲባል ሲነፋ ሰው ሁሉ ከቀብሩ እየተሯራጠ ይወጣል ይላል። ልክ በብዙ ምሳሌ ተጠቅሷል። እንደውም በቁርአንም ልክ እንደ ትናንሽ አንበጣዎች ሲወለዱ ወጥተው እንደሚሮጡት ልክ እንደዛ የሰው ልጅ ሁሉም እየተሯሯጠ ወደ ተጠራበት ይሄዳል። ድምፁን ወደ ሰማበት ወደ ቀኝ ወደ ግራ ሳይመለከት እየበረገገ ሁሉም ይሄዳል ይላል። የውመ የስማዑነ ሰይሐተ ቢልሐቅ ዛሊከ የውም ልኹሩጅ ጩኸትን የዛኔ በሚሰሙበት ጊዜ ነው እኮ የዛ ቀን ደግሞ የእውነት የሆነው ጥሪ ነው ይላል። እስራፊል ነው የሚነፋው ይላል። እንደውም አሁንም ቢሆን እየተጠባበቀ ነው ለየውም አልቅያማ አጂብ ነው። ይህ በጣም የሚገርም ነው። አሁንም ድረስ ጥሩምባውን ዝቅ ብሎ ይጠብቃል ይላል። ጎንበስ ብሎ እየጠበቀ ነው አቀርቅሮ። ንፋስ ሲባል ይነፋዋል። ከዛ በኋላ ሰማይና ምድር በሙሉ ይገለባበጣል። ቅርበቱ ነው ይሄ የውም القيامة ቅርበት ነው። አላህ ምንድን ያለው እነሁም የረውነሁ በዒደን ወነራሁ ቀሪባ እነሱ ሩቅ አድርገው ያስቡታል፣ እኛ ግን ቅርብ አድርገን እናየዋለን አለ። ልክ የውመል ቂያማ እንኳ አንድ ሰው ልክ የእሳትን አንድ ጊዜ ሲቀምሳት ዱንያ ላይ በጣም የተመቸው ተደላድሎ ይኖራል የተባለ ሰው አንድ ጊዜ ብቻ የአሁኑ ሰው ውሃ ዝግን አንድ ገርፋ ዝግን ቀመሰ እንደሚባለው የእሳትን አንድ ሲያቀምሰው ሁሉም ዱንያ ላይ ያለውን ሁሉ ኒዕማ ይረሳዋል። ከዛ በኋላ ምንም ኒዕማ አላየሁም ይላል። እንደዛ ያደርጋልና የዚች ዱንያ ነገር በጣም ቅርብ መሆኑ መላይካው ዝቅ ብሎ እየጠበቀ ነው አሉ። ልክ ንፋስ ሲባል ሲነፋ ሁሉም ነገር ይጠፋል። ሁሉም ነገር ይጠፋል። በኋላ እንደገና የመላእክቶችም ሩህ ያው የሚወሰድ ይሆናል። ለሕዛን ለትንሽ ጊዜም ቢሆን ይሞታሉ። ለምን ሁሉም ነፍስ ሞትን ቀዋሽ ነው። ወኸለቅናኩም ይላል። ከዛ በኋላ ወሚንሃ ኑኽሪጁኩም ከሷም ደግሞ እናወጣችኋለን። ታረተን ኡኽራ በድጋሚ ጊዜ አለ። ከዛው ከአላህ የሰው ልጅ የተፈጠረው ከመሬት ነው፣ ወደ መሬት ይመለሳል። ከዛም በኋላ አላህ ስብሓነሁ ወተዓላ እንደገና ከዛው ቦታ ላይ ይጠራዋል። እንደውም ምን ይላል ወቀውሉሁ ተዓላ አወጣጡ እንደውም ምንድነው ወላሁ አንበተኩም አላህ እኮ አበቀላችሁ ሚነል አርዲ ነባተን ከመሬት መብቀልን ثم يعيدكم ደግሞ ይመልሳችኋል ፊሃ በእርሷ ላይ ወደ መሬት ወዩኽሪጁኩም ኢኽራጀ ወዩኽሪጁኩም ያወጣችኋል ደግሞ ኢኽራጀን መውጣትን ያወጣችኋል ከላይኛው ሚንሃ ኸለቅናኩም ከሷ ፈጠርናችሁ ወፊሃ ኑዒዱኩም ወደ እርሷም እንመልሳችኋለን አለ ወሚንሃ ኑኽሪጁኩም ከእርሷም ደግሞ መልሰን እናወጣችኋለን በድጋሚ አለ ከዛ በኋላ ደግሞ ወላሁ አንበተኩም አላህ በቀላችሁ እኮ አመጣችሁ ሚነል አርዲ ነባተን ከምድር መብቀልን ثم يعيدكم ከእርሷም ወደ እርሷም ደግሞ ይመልሳችኋል ፊሃ ወደ እርሷ ወዩኽሪጁኩም ኢኽራጀን መውጣትን ደግሞ መልሶ ያወጣችኋል እንደተባለው እስራፊል ጥሩምባውን ከነፋ በኋላ ሁሉም ነገር ይጠፋል ይሄ መጨረሻ ላይ ነው ፀሐይ በገባችበት ከወጣች በኋላ የወል ደጃል ዒሳ መህድ የሚሉት ነገሮች ሁሉ ካለፉ በኋላ ነው። ሁሉም ነፍስ ይጠፋል። ይህም የሚሆነው መጀመሪያ እንደውም ንፋስ መጥታ ሙስሊሞችን ሁሉ ትወስዳለች። ከሁሉም ሰዎች ውስጥ መጥፎ ሰዎች የተባሉት አንዱ ምንድን ነው? የውመል ቅያማ እሱ እያለ ሩህ እያለ የቆመበት ነው። ለምን አላህ በንፋስ ይወስዳል ሙስሊሞችን። ከዛ መሬት ሁሉ እንደተባለው ሰማይ የሚቀደዳል ይላል። ፀሐይ ይሰነጣጠቃል፣ ይወድቃል መሬት ላይ። ይሄ ሁሉ ነገር ክስተት ከተከሰተ በኋላ የሰው ልጅ ከሞተ በኋላ በተከታታይ አርባ ዓመታት ይመስለኛል። አፎን ጊዜውን በእርግጥ አላወቅኩትም፣ ረስቸዋለሁኝ። አትያዙት። በተከታታይ ብዙ ጊዜ ዝናብ ሲዘንብ ምን ይላል? ከዛ የሰው ልጅ ይበቅላል ማለት ነው። እንደ ዛፍ እንደ ፍራፍሬ እንደሚበቅለው ሆኖ የሰው ልጅም ከዛ ይበቅላል። የሚበቅለው እንደውም ሁሉም ነገሩ የሰው ልጅ ጠፍቶ እንኳ ቢጠፋ ምኑ አይጠፋም ማለት ነው። አለይሂ ሰላተ ሰላም የጀርባው አጥንት የመጨረሻዋ ያለችው አጥንቱ ምንም አትሆንም፣ በሷ ይበቅላል አሉ ነብዩ አለይሂ ሰላቱ ሰላም ሲናገሩ። ከዛ በኋላ ከዛ ይበቅላሉ። አላህ ሱብሓነሁ ወተዓላ ውጡ ሲላቸው ሁሉም ተቀብሮ ያው ተመልሶ ይወጣል ማለት ነው። ከዛ አላህ ፊት ለሂሳብ ይቆማሉ። አላህ ፊት ሲቆሙ 50 ሺህ ዓመት ሁሉም ኡማ ይቆማል እንደተባለው 50 ሺህ ሙስሊሞች እንደ አምስት ይሆንላቸዋል። ሳይታወቃቸው ጊዜው ያልፋል። ፈኢላም ተሻመት ፀሐይ ስንዝር ቀርባ ለሰዎች ሁሉ ለሰዎች ሁሉ ስንዝር ቀርባ በጭንቀት እያሉ ሰዎቹ ወደ ቀኝ ወደ ግራ ሰው እየተመላለሰ እንደውም መዳፍ በሚያክል በትንሽ ቦታ ላይ በትንሽ ቦታ ላይ ነው ይሄ ሁላ ሰው የመሬት መጀመሪያ ያለው ሰው እስከ መጨረሻ ከአደም ጀምሮ እስከ መጨረሻው ያለው በአንድ ላይ ተሰብስበው ይቆማሉ። ከዛ በኋላ ሁሉም ያስባል የሰራውን የአላህ ይህንን በሰራሁ የአላህ ይህን በሰራሁ ይላሉ ይነድማሉ ግን ነደማቸው አይጠቅማቸውም የዛኔ ካፊሮችም ያ ለይተኒ ኩንቱ ተራባ እንስሳዎች ሁሉ ይቀሰቀሱና ያለበት ሰው አንዷን የወጋች ይኸው ውጊያ ትባላለች አላህ ሚን አድልህ ነው ከፍትሃዊነቱ ነው እንስሳ ሳይቀሩ ተቀስቅሰው የበደለች ካለች የወጋቻት ካለች ባለቀንዷ ያቺ የሌላትን ይሄ ውጊያ ትባላለች ከዛ በኋላ አላህ ምን ይላል አፈር ሁኑ ይላቸዋል ቅጣት የለባቸውም ካፊሮች ይህን ሲያዩ ይመኛሉ። ወየቁሉ ልካፊሩ ያ ለይተኒ ኩንቱ ቱራባ ካፊሮች ያላመኑ ሰዎች እኮ ይላሉ የዛን ቀን ምን ነው አፈር በሆንኩኝ ይላሉ። አፈር ሆኜ በቀረው ብለው ይመኛሉ ከሚጠብቃቸው የአላህ ቅጣት ከሚጠብቃቸው የአላህ ቅጣትና ካለው ጭንቀት የአላህ አፈር በሆን እመኝ ነበር ይላሉ፣ ግን አያወጣቸውም። የውመኢዝ የተዘከሩ ልኢንሳን ወአና ለሁ ዚክራ የቁሉ ያ ለይተኒ ቀደምቱ ሊሐያቲ ይላል አላህ ስብሐነ ወተዓላ የውመይዚን የዛን ቀን እኮ የተዘከሩ ልኢንሳኑ የሰው ልጅ የሚያወሳበት ጊዜ ነው። ዋና ለሁ ዚክራ ታዲያ ማውሰቱ ይጠቅመዋል እንዴ? መች ጠቀመው ታዳ የዛኔ ማውሳቱ ይላል አላህ ሱብሓነሁ ወተዓላ። የውመይዚ የተዘከሩ ልኢንሳኑ ልክ መልካምንም የሰራውን መጥፎ ያልሰራው መልካም ነገር ትዝ ይለዋል። ይችን ብሰራ ኖሮ፣ ይችን ብጨምር ኖሮ፣ ይችን ሐራም ባልሰራ ኖሮ እያለ የዛኔ አላህ ፊት በቆም በሚቆም ሰዓት ያስታውሳል። ወአና ለሁ ዚክራ ታዲያ ማስታወስ ምን ጠቀመው? يقول يا ليتني قدمت لحياتي يزاق عندك مويلا لكو يا ليتني ويول قدمت لحياتي من نبر لنفسي تنش نقرأ تقدمني بهون لا يا ليتني قدمت لحياتي من نبر لنفسي تنش نقر خير نقرن بس قدم نورو አሁን ይጠቅመኝ ነበር ይላል فيومئذ لا يعذب عذابه احد የዛን ቀን يسون የሱን ما ማንም أي አይችልም ولا يوثق وثاقه احد የሱን አስተሳሰርም ደግሞ ማንም ሊያስርና ሊይዝ አይችልም ይላል አላህ Subhanahu Ta'ala ላመኑ ሰዎችም ያለው እዝነት አላህ በጣም የሰፋ ነው ሙስሊሞችም ደግሞ ሙስሊሞችም አላህ Subhanahu Ta'ala ሲያዩት የሚደሰቱት ደስታ አላህን ያሉ አማኝ ይሆን ጀነት ሲገቡ አላህ ቀልብ ባይሰጣቸው በደስታ ብዛት ይሞቱ ነበር ነብዩ አለይሂ ሰላቱ ሰላም ነው ያሉ ጎረቤትም የሚሆኑ ሰዎች አሉ አላህ ከፍ ያደረጋቸው ከነብዩ ሰለላሁ ዐለይሂ ወሰለም ጋር ነቢ ዒባዲ አኒ አነ አልገፉሩ ረሒም وأن عذابي هو العذاب الأليم إيه هو الله من إلاك شوال النبي عليه الصلاة والسلام نبي عبادي باروتشي مسكي نقرات شو نبي عبادي باروتشي نقرات شو أني أنا الغفور الرحيم انيكو بتعم ميلال أني أنا الغفور الرحيم بتعم أزاني ناروره نميالا ወንጀልን እምራለሁኝ ወአነ وأن عذابي እኮ የኔ ቅጣት ደግሞ ሁወል አዛቡል አሊም በጣም አሳማሚ የሆነ ቅጣት يا الله እዝነቱ برتو نو ቅጣቱም ደግሞ የበረታ ነው። የሰው ልጅ አይቀጣም በስራው ቢሆን እንጂ ረህማን አያገኝም፣ ግን በአላህ እዝነት ቢሆን እንጂ አምሳ ዓመት ኖሮ ሀያ ዓመት ሰላሳ ዓመት ኖሮ አንድ ቀን ብቻ ሰልሞ ጀነት የሚገባ ሰው አለ፣ ከሰሐባ አለ። መጥቶ ሰለመ ነብይ አለይሂ ሰላቱ ወሰላም ጋር። ከዛ በኋላ ጀሃድ ይሄድ ነበር። ልቀላቀል አሁን አላቸው። አሁን አሉት። ከዛ በኋላ ሄዶ ተዋግቶ ሞተ። ይሄ ኒዕማ ነው እንግዲህ የአላህ ስብሐነ ወተዓላ እዝነት ነው። በዚህች ስራው አላህ ጀነት የሚያስገባው እንደዚሁም ጀነት ከሚጠብቀው ነገር ጋር የሰው ልጅ ሲወዳደር ጀነት ከሚጠብቀው ኒዕማ ጋር ሲወዳደር አምሳ ዓመት አይደለም አምሳ ሺህ ዓመት አላህን ቢያመልክ ያንሰዋል። ግን አላህ በእዝነቱ ዘላለም የሆነ የማይጠፋን ነገር አስቀምጧል ለሙእሚኖች። እንደዚሁም ነቢዩ ዓለይሂ ሰላቱ ወሰላም እንደተናገሩ ስለ ጀነት ሰዎች አንድ ጊዜ ለሳቸው ለነብዩ አለይሂ ሰላቱ ወሰላም የሚያምር የሐር ልብስ መጣላቸው እና በጣም ተገረሙ ሰሃቦች። ሲገረሙ ምን አሉ? ለምን ሙዓዝ ቢን ጀመል የሙዓዝ ቢን ጀበል እኮ ያለችው መሐረብ የውል ቂያማ ጀነት ላይ የሚያገኛት መሐረብ ከዚህ ልብስ የበለጠ ነው አሉ። ሐር ከተሰራ ከአማረ ልብስ ነብዩ صلى الله عليه وسلم ከተሰጣቸው እንደዚሁ ነብዩ عليه الصلاة والسلام አንድ مؤمن ያለው የሰይፍ ማስቀመጫ የምትሆን ቦታ دنيا ውስጥ ካለው በሙሉ የበለጠ ነው አሉ። አንድ እግሩን የሚያስቀምጥባት ለምን ባቂ ነው አያልቅም የጀነት ነገር ሁሉ ኒዕማ አያልቅም ዛፉ ቢሆን ፍሬው ቢሆን ተበልቶ አያልቅም የጀነት የዱንያ ዛሬ ይጠፋል ነገ አይታወቅም ወላ ሰዓደተ ፊህ ትክክለኛ ደስታም ደግሞ ያለበት አይደለም እና አላህ ስብሓነሁ ወተዓላ በዚህ መልኩ ባሮችን ይጠራል ሚንሃ ኸለቅናኩም ወፊሃ ኑዒዱኩም ወሚንሃ ኑኽሪጁኩም ታረተን ኡኽራ ወላሁ አንበተኩም ምን አልአርድ ነባታ ثم يعيدكم فيها ويخرجكم إخراجا ከሷም ደግሞ መውጣትን ያወጣችኋል ስለዚህ ከተውሂድ ነው አላህ ስብሓን ወተዓላ የሰውን ልጆች ይገላል ለሞት ይወስዳቸዋል እንደዚሁም ይቀሰቅሳቸዋል ብሎ ማመን ከተውሂድ ነው ከተውሂድ ነው አንድ ሰው አልሞትም ብሎ ካመነ ሙስሊም አይደለም ካፊር ነው ለምን አላህ ስብሓን ወተዓላ ያለውን ነገር ክዷላ ዘዓመ الذين كفروا أن لن يبعثوا على الله እነዚያ እኮ የካዱት ሰዎች ምን አሉ አሉ እኮ አለ ይባስ አንቀሰቀስም አሉ ቁል በላ እስኪ በላቸው በላ ወረቢ በጌታ ይሁንብኝ ለቱብዓሱነ ትቀሰቀሳላችሁ። መቀስቀስን ብቻ አይደለም ثم ለቱነበኡነ ከዛም ደግሞ ትነገራላችሁ ቢማ አሚልቱም በምትሰሩት በነበረ ስራ ትነገራላችሁ። ወዛሊከ አለላህ የሲር ይህ እኮ ለአላህ ስብሐነ ወተዓላ በጣም ቀላል ነገር ነው። እናንተን ከሞታችሁ ቀስቅሶ ምንዳችሁን መክፈል በኸይርም ሆነ በመጥፎ በሰራችሁት ለአላህ ስብሐነ ወተዓላ በጣም ቀላል ስራ ነው ይላል። ስለዚህ ይህንን መካድ አላህ በቁርአን ላይ የኩፍር ምልክት መሆኑን ተናግሯል። ነቢዩ አለይሂ ሰላቱ ሰላም ይሁኑ ሰሃቦችም ይሁኑ ሌሎች ነቢያቶች፣ ሌላም ሰው ሁሉም ተራ ሰው ይሁን አይሞትም ብሎ ማመን አይቻልም። ይሄ ከተውሂድ የሚያስወጣ ተግባር ነው። የሰው ልጅ ይሁን እኔም ቢሆን አልሞትም የሚል ሰው የተውሂድ የሚያስወጣ ተግባር ነው። ከተውሂድ አካሎች ውስጥ አንዱ ወይንም ከተውሂድ መሰረቶች ውስጥ አንዱ ምንድነው? ሁሉም ነፍስ ሞትን ቀማሽ መሆኗ ይህም ደግሞ ጠቃሚና ጎጂ አለመሆናቸውን የሚያመለክት ነው ማለት ነው። ኢንሻአላህ በሚቀጥለው እንጨርሰዋለን እሱል ሰላሳን والحمد لله رب العالمين صلى الله على محمد وعلى آله وصحبه وسلم سبحان ربك رب العزة عما يصفون وسلام على المرسلين والحمد لله رب العالمين